قُلْ إِنَّ لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم وقد عد النبي صلى الله عليه وسلم اليأس من روح الله من الكبائر وقد عد برقد قدرة لله ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ውዳሴና ሰላም በሳቸው ላይ ቆጥረዋል ይላል። አልየእሰህ ተስፋ ማጣትን ሚን ረውሒላህ ከአላህ ስብሓነሁ ወተዓላ እዝነት ሚን አልከባኢር ከትልልቅ ወንጀሎች ውስጥ የአላህ መልእክተኛ ቆጥረውታል ይላል። عن ابن عباس رضي الله عنه كعبد الله بن عباس يستلالف حديثا لبزور الزوري እነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተጠየቁ አኒል ከባኢሪ ስለ ትልልቅ ወንጀሎች ፈቃለ ብለዋሉ የአላህ መልእክተኛ ትልልቅ ወንጀሎች ውስጥ ሲጠቅሱ አልኢሽራኩ ቢላህ በአላህ ማጋራት ወልየእሱ من روح الله ከአላህ سبحانه وتعالى እዝነት ተስፋ ማጣት والأمن من مكر الله ከአላህ سبحانه وتعالى ቅጣት ፊራ መተማመን በማለት የአላህ መልእክተኛ ተናገሩ ይላል። ይህንን እንግዲህ ማብራሪያ ያስፈልገውም ባለፈው ገልጫለሁ። وعن ابن مسعود قال አብደላህ ብን መስዑድ በሚያስተላልፈው ደግሞ ምን አለ? ቃል አክበሩ ልከባኢሪ አይከብዱ የከበዱ ከሚባሉ ወንጀሎች ውስጥ አሉ አልሽራኩ ብላህ በአላህ መጋራት ወላምኑ ሚን መክሪላህ አዎ ከአላህ ስብሓነሁ ወተዓላ ቅጣት ሴራ መተማመን ወልቁኑት ሚን ረሕመቲላህ ከአላህ እዝነት ተስፋ መቁረጥ ወልያእሱ ሚን ረውሒላህ ከአላህ ስብሓነሁ ወተዓላ እዝነት ተስፋ ማጣት ሊአነ አልቁኑተ ተስፋ መቁረጥ ረሕመቲላህ ከአላህ ዝነት ሱኡ ظኑ ቢላህ በአላህ ላይ መጥፎ ጥርጣሬ ማሳደር ነው። ወጀህሉን እንዲሁም አለማወቅ ነው። ቢሲዓቲ ቢሳዓቲ ረሕመቲሂ የእሱ እዝነት ሰፊ መሆኑን ማጣት መሳት ነው። ወመግፊረቲሂ እንዲሁም የእሱ እዝነት የእሱ ምህረት የእሱ ምህረት ወላምኑ አላምን መተማመን ሚን መክሪላህ ደግሞ ምንድን ነው ከምን የምን ውጤት ነው ከተባለ ጀህሉን ቢላህ بالله سبحانه وتعالى كوني تالي ما هي مغنو على ما وكنو وبقدرته يسن القدرة على ما وكنو مكنياتهم سويو يا الله سبحانه وتعالى تالاك انك على ما وكيتنا السانو متامن وراسو وما قدر الله حق قدره والأرض جميعا قبضته يوم القيامة ወሰማዋቱ መጥዊያቱን ቢየሚኒህ ይላል አላህ ስብሐነ ወተዓላ በተከበረው ቃሉ። ወሲቀቱን ቢነፍሲ በነፍስ ደግሞ መተማመን። ወሲቃ ማለት እምነትን ማሳደር ነው ማለት ወሲቃ እምነትን ማሳደር ነው። ቢነፍሲ በነፍስ ወኢዕጃብን ቢሃ በእሷ ደግሞ መገረም ወፊ ዛሊከ በዚህ ጉዳይ ላይ እኮ ተንቢህ አለ። ተንቢህ ማለት ማለት ማነቃቂያ አለ። على أن يكون العبد عند باري بمهنو لاي ما نكاك الله دائما بين الخوف والرجاء خلم الله بمفراتنا لما تجلمون اللبت فإذا خاف الله انتفرع فلا يقنط تسفانا يقولكم ولا ييأس تسفانا يتم بل يرجو رحمة الله برقيت الله سبحانه وتعالى إذن المنيلة يكجلت وإذا رجع يا الله سبحانه وتعالى أزنت ككجل دقمو يا الله سبحانه وتعالى مغفرا دقمو من قال ككجل فلا يتمادى به الرجاء تملكته فلا يكنط ولا يأس بل يرجو رحمة الله وإذا رجع قن يا الله سبحانه وتعالى من أزنة سيك فلا يتمادى به الرجاء يسوك الجالوت መቀጠል የለበትም ፈላ የተማዳ መቀጠል የለበትም ቢሂ በሱ አረጃ አረጃው ክጃሎቱ ሐታ ያእመን አልዕቁባ የእሱን ቅጣት እስኪተማመን ማድረስ የለበትም ዝም ብላ ከአላህ ስከጅል ስከጅል እንደው በቃ ምን በቃ አላህ አይቀጣኝም የሚለውን የምትተማመን መሆን የለብህም ነው ወካነ ባዕዱ ሰለፍ ከፊል ሰለፎች ብለው ይሉ ነበር። ከፊል ሰለፎች ወካነ ባዕዱ ሰለፍ ከሰለፎች ከፊሎቹ ነበሩ። የስተሒቡነ ሊልዓብዲ ለአንድ ባሪያ የወዱ ነበረ አዩ ቀዊ ጠንክር ያደርግ ዘንድ ፊ ሐል ሲሐቲ በጤናው ጊዜ በጤና ሁኔታ ላይ ሳለ ጃኒበል ኸውፊ የፍራቻውን ጎን ምን እንዲህ ምን እንዲህ ጠንከር አድርጎ መያዝ አለበት። ለምን የሚነግረኝ ለሴቶች በጤናው ጊዜ ላይ የራስ ምኑን ረጃ ምኑን ረጃውን ምን ያድርግ? በጤናው ጊዜ ፍራቻውን ምን ያድርግ? ጠንከር አድርጎ መያዝ አለበት የተባለው ለምንድን ወንጀል እንዳይሰራ ታሞስ ብዙ ጊዜ ሰው ልጅ የሚጠግበው በምኑ ጊዜው ነው? በጤነኛነቱ ጊዜ ላይ ይጠግባል የሰው ልጅ። ትንሽ ገና ጉንፋን እንኳን ስትይዘው እኮ በቃ ልክ ይገባላል። ከዛ በፊት ግን መፈናቀል ያበዛል። ግልጽ ነው። ይሞጣረራል ማለት ነው። ትንሽ እንኳን ትንሽ በቃ ማስታል ከጀመረ እንኳን ትንሽ በቃ አዎ ይገባል ልክ ትንሽ ወፊ ሐለት المرض ስለዚህ በዛ ጊዜ አላህን መፍራትን ማብዛት አለበት ነው የስጋው ጊዜ ስለሆነ ወፊ ሐለት ልመረድ በበሽተኝነቱ ጊዜ ደግሞ ወይንደ ልመውቲ ወደ ሞት እየተነዳ ደግሞ ካለ ዩቀዊ ጃኒብ ረጃኢ የክጃሎቱን ምን ጃኒብ ጎን ምን ማለት አለበት ጠንከራ እኮ መያዝ አለበት። ለምን በዚህ ሰዓት ወደ አላህ ስብሐነሁ ወተዓላ ራህመት ኢንቲቃል እያደረገ ነው። ግልጽ ነው። ወይም ደግሞ ሊያደርግ የሚችል ነገር እየተከሰተ ነውና أنا عند ذني عبدي بالولاء هذا الله سلزي ولا الله رحمة يكجل من قوزة لبت فتوازن القلب قلبك وميزان ويمون بين الخوف والرجاء الله عند مفرات النار المكجل يدفع سويوني قفتروال على العمل الصالح ملكام ترى لمسرات سنة سنن يقففوال والبعد عن المعاصي الله كمان مسلك ومن يلوه ያርቀዋል። ወተውበቲ ሚነ ዙኑቢ ከወንጀል ተውበት ለማድረግም ይረዳዋል። أما إذا أما إذا ያጎደለማ ከሆነ توازن القلب የቀልብ ሚዛኑ فمال إلى جانب واحد ወደ አንድ ጎን ካጋደለ فمال ምን ካለ ካጋደለ إلى جانب واحد በአንዱ ጎኑ ላይ ካጋደለ በአንዱ ጎኑ ላይ ካጋደለ ማለት ወይ ደረጃ ብቻ በቃ ዝም ብሎ ተስፋ ብቻ ነው። ግልጽ ነው። ወይም ደግሞ አላህን መፍራት ብቻ ከሆነ ፈኢነ ሃዛ ነው እኮ ይህ ሚማ ዩዓጢሉ የሚያራቁት ባዶ የሚያደርግ ነው። ሚማ ዩዓጢሉ ባዶ የሚያደርግ ወይም ደግሞ የሚያራቁት ነው። ሐረከት ልዓመሊ የስራን እንቅስቃሴ ወዩዕ እንዲሁ ምን ይለዋል ወይዋሩ ቅልማ ሰቢለ ተውባ ወዩቂዑ ሀላክ ወዩዓርቂሉ ሰቢለ ተውባ የተውባ መንገድ የጡዑፍ ማለት ነው ያደክመዋል ወደዛ የሚያስኬደውን ነገር ወዩዓርቂሉ ሰቢለ ተውባ ለተውባ ያለውን ነገር ዩድዒፉሁ ማለት ነው እዛ ምን ይለዋል ያዳክመዋል ማለት ነው ሰቢለ ተውባ የተውባ መንገድ ማለት ነው مثلا ولزام يسكيدو ويوقيع حلاك سويون ودا من يكتوال ودا تفاتوس اندوم يكتوال وفيما قصه الله وفيما قصه الله الله سبحانه وتعالى بتركه ودمويلا الله بتركه بنجرا عن الامم السابقه كما سلعلك تزبوك الله في نجران في ترك ያለውን ክስተት አለቲ አጣለት ያቺ ያራቆተች ሆነች ውድቅ ያደረገች ሆነች ጃኒበል ኸውፊ የምንን ጎን የፍራቻን ጎን ፈሐለ ቢሃ በእሷ ሰፈረባት ኢቃቡላህ የአላህን ቅጣት የአላህ ቅጣት ኸይራ ሙዘኪሪን ይህ ጥሩ ተግሳጽ ነው፣ ጥሩ ምክር ነው። ሊአህሊል ኢማኒ ለማን ለኢማን ባለቤቶች ጥሩ የሚባል ምንድነው ተግሳጽ ነው፣ ምክር ነው ይላል። ስለነዛ ህዝቦች የተተረከው ነገር ፋ ይኸው ሆም እነሱ የአላህን ስብሓነሁ ወተዓላ ፍራቻ ያራቆቱ የማይፈሩ የሆኑ ህዝቦችን ሲተርክ ፈሃ ይኸው ሆም እነሱ ቀውሙሁም ምሳሌ የሁድ ህዝቦች ናቸው። የቁሉነ ለሁ ለሱ ብለው ይላሉ። ምን አሉት? ለማ ለነቢያቸው ማለት ነው። ለማ የሁድ ሁድ ማን ነው? ነቢያቸው ማን ነው? የሁድ ሳሌሕ አይደለም? ሳሌሕ ነው። ምን አሉ? سواء علينا أوعظت أم لم تكن من الواعظين إن هذا إلا خلق الأولين وما نحن بمعذبين فكذبوه فأهلكناهم سواء علينا من سواء علينا بين يارين من دنو أكلنا نوم ሰዋኡን እኩል ነው። አለይና በእኛ ላይ አውዐተ ብትመክር አም ለም ተኩን ወይም ባትሆን ሚነል ዋዒዚን ከምን ከመካሪዎች ባትሆን በእኛ ላይ እኩል ነው። إن هذا እነሆ እኮ ይህ إلا خلق الأولين ያለፉት ህዝቦች የሄዱበት የሆነ ዲን ነው። በደንብ ልብ ኢንሃዳ እነሆ እኮ ይህ እኛ የምንሄድበት አሁን ያለንበት መንገድ ሃዳ ኢላ ሁሉቁል አወሊን የመጀመሪያዎችም ሰዎች ዲን ነበር። خلق ማለት እዚህ ጋር ዲን ማለት ግልጽ ነው። ያለፉት ህዝቦች የሄዱበት እምነት ነው። በቃ ዲን ነው خلق የሚለው وما نحن እኛም ደግሞ አይደለንም ቢሙዓዘቢን ምንም የምንቀጣ አይደለም በዚህ አካሄዳችን አሉ እኛ ጥሩ መንገድ ላይ ነው ያለነው። ጥሩ እምነት ዲል ላይ ነው ያለነው። በደንብ ያዙ። فكذبوه አስተባበሉት። ፈአህለክናሁም ምን አለናቸው? አጠፋናቸው። ይሄ እንግዲህ ፍራቻ የሚባል የላቸውም ማለት ነው። እንደውም ያሉበትን ቅዱስ የሆነ ተግባር ነው አድርገው ምን ያሉት የቆጠሩት ማለት ነው። ወልኸውፉ ፍራቻ፣ ወረጃ ክጃሉት ሚን አዕظም አንዋኢል ልዕባዳ ትልቅ ከሚባሉ የአምልኮ አይነቶች ውስጥ ናቸው። የጂቡ ኢኽላሱሁማ እነሱን ማጥራት ግድ ይላል። ሊላህ ዐዘ ወጀል ለልቅናው ባለቤት ለአላህ ወልኢኽላሉ ቢሃ ወልኢኽላሉ ቢሂማ እነሱም ማጓደል እኮ ኢኽላሉን ብተውሂድ ተውሂድን ማጓደል ማለት ነው። ወኢፍሳዱ ልልዓቂዳ አቂዳን ደግሞ ማለት ነው ማበላሸት ነው ይላል። እስካሁን ስንዳስ በነበረው ክፍል ላይ ጥያቄ ካላችሁ ጠይቁ። ወይላ ልቀጥል ፈጠንኩኝ አልፈጠንኩኝም ትንሽ የፈጠንኩኝ ይመስላል ጥሩ ነው ብዬ አስባለሁ ሴቶች ተመችቷቸዋል እ እሺ ጥሩ ስትፈስሩም እንደዚህ ስለምትፈስሩ አንድ ቃል እንዳያመልጣችሁ እየያዛችሁ ከእኔ ጋር መጓዝ አለባችሁ ዝም ብዬ አይደለም ማቀራችሁ ስለዚህ ያልገባችሁ ነገር እንያያዛችሁ ዋና ዋና ነጥብ ያዙ። አንድ ቀን ብድግ አድርጌ አዲስ ጊታር ሰጥቼ ነው ማስፈስራችሁ ያልተጻፈበት። አሽርኩ ፊል መሐባ ሌላኛው አሽርኩ ፊል መሐበቲ በሙሐባ ላይ ሽርክ እንደሚፈጠር ይላል። አሽርኩ ፊል መሐባ የውዴታ ሽርክ ይባላል። የመውደድ ሽርክ ይላል። ቁልና ብለናልን ፊማ ሰበቀ ባለፈው ትምህርታችን ላይ ኢነል ኸውፈ ፍራቻ እኮ ሚን ከአላህ ተዓላ የበላይ እኮ ነው ላቡደ አየኩነ መሆኑ የማይቀር ነው አለ። ላቡደ የማይቀር ነው አየኩነ መሆኑ መቅሩነን ቢሙሐበቲ እሱን ከመውደድ ጋር መፍራት ያለብን ዝም ብለሽ ሳትፈሪው ብትወጂው ይሄ አላህን ስብሐነሁ ወተዓላ መፍራት ሊባል አይችልም። ግልጽ ነው። ምክንያቱም ምሳሌ አንቺ ምን አይጥን ትፈሪያለሽ? አይጥን ግን ትወጃታለሽ? ዝም ብሎ ተራን ነገር መውደድ ማለት ነው። ግልጽ ነው። ዝም ብሎ ተራን ነገር መፍራት ነው የሚባለው። ግልጽ ነኝ አይደል? ስለዚህ ከመፍራት እችን ጋር መውደድ ነው የፍራቻ ውዴታ ነው መሆን ያለበት። እየፈራ ነው የምንወደው ማለት ነው። ከማላጋ ማለት ነው። ያ ነው። ስለዚህ ላቡዳ የኩነ መቅሩነን ቢሙሐበቲ አላህን መፍራት ሲባል ሱብሓነሁ ሊአነ ምክንያቱም ተዓቡደሁ ሊአነ ተዓቡደሁ ቢልኸውፊ ፈቀድ ሊአነ ምክንያቱም ተዓቡድሁ አላህን መገዛት ቢልኸውፊ በፍራቻ ብቻ ፈቀጥ ብቻ ወአስሉ ዲኑል ኸዋሪጅ የምን የኸዋሪጅዮች ምንድነው ብለናል? መሰረታዊ የሆነ እምነታቸው ነው። ወአስሉ ዲኑል ኸዋሪጅ በቃ ኸውፍ ብቻ በኸውፍ ላይ የተመሰረተ ነው። ፈልሙሐበቱ ሙሐባ እኮ ፍቅር ውዴታ هي أصل دين الإسلام የኢስላም መሰረታዊ የሆነ የዲን አካል ነው። አለቢያ ተዱሩ አለይህ በሱ ላይ ሮቴት የምታደርግበት የምትሽከረከርበት ረሓሁ ራሓው ማለት ነው። ራሓ ማለት ይሄ ራሓ ማለት አስሉ ይሄ ምንድን ነው የምትሉት እንኳን ወፍጮ አለ አይደለ? ያ ሁለት አለ ሁለት ድንጋዮች ይኖራሉ። ድንጋይ ከላይ ይኖራል። የበፊት ነው ብዙ ጊዜ የሚጠቀሙበት ምኑን ሲያሽከረክረው ከላይ ያለውን እንስሳ ላይ ነው የሚታሰረው በፊት እንስሳው ላይ ይታሰራል። ያንን ከላይ ያለውን ሲያሽከረክረው ከስር ያለው ምን እያለ ይመጣል? እየፈጫው። ግልጽ ነው። እንዲህ አይነት ነበረ ራሓ ይባላል። ግን ምን ማለት ነው? ፈልሙሐበቱ ይሄ አስሉ ዲኑ ልእስላም አለዚያ ተዱሩ አለይህ ራሓሁ። ያው እንግዲህ ዋናው የሚባለው አስሉ የሚሽከረከርበት ማለት ነው። ራሓሁ ማለት ማለት አስሉ ምኑ አስሉ የሚሽከረከርበት ነው። እሺ ፈቢከማሊ ሙሐበቲላህ የአላህ ስብሓነሁ ወተዓላ ለአላህ ያለን ፍቅር ሙሉ በመሆኑ የክሙሉ ዲኑል ኢስላም እስልምና ምን ይላል? ሙሉ ይሆናል። ወቢነቅሲሃ ለአላህ ያለን ውዴታ ደግሞ አናሳ ከመሆኑ የንቁሱ ተውሒዱ ልኢንሳን የሰው ልጅ ተውሒድ ምን ይላል? ይቀንሳል። የተውሒዱ የአቂዳው ጉዳይ ይወርዳል ማለት ወልሙራድ እዚህ ጋር የተፈለገው ቢልሙሐበቲ ውዴታ ፍቅር ሲባል ሁና እዚህ ላይ ሙሐበቱል ዑቡድያ የባርነት ውዴታ የባርነት ውዴታ አልሙስተልዚመቲ ያቺ የባርነት ውዴታ ደግሞ ምስታሲዝ የሆነች ሊዝሊ ለአላህ ለመዋረድ ወልኹዱዕ ለመተናነስ ወከማል ጣዓቲ ለሱ ያለንን አምልኮ ሙሉ በማድረግ ላይ ወኢሳሩ ልመሕቡቢ ወኢሳሩ ልመሕቡቢ ወኢሳሩ መምረጥን ወኢሳር ማለት መምረጥ ነው። አልመሕቡቢ ተፈቃሪውን አላ ገይሪሂ ከሌለው ብቻ ከሁሉም አስበልጠን ትልቅ ቦታ ሰጥተን የምንወደው ማን ነው መሆን ያለበት? አላህን። እንዲህ አይነቱን የተፈለገው فهذه المحبة እቺ እኮ ፍቅር ውዴታ ካሊሰተን ሊላህ ለአላህ ምን ያለ መሆን አለበት? ጥርት ጽድት ያለ ላ የጁዙ አይበቃም አን ዩሽሪከ ማዐሁ ከእሱ ጋር ሊያጋራ ፊሃ በሷ ውስጥ አሐደን አንድንም ሊአነ ምክንያት አልሙሐበቲ ውዴታ ቅስማኒ ስንት አይነት ነው? ሁለት ክፍል አለው። ሙሐበቱን ሙክተሳ ውስን የሆነ ፍቅር ውዴታ አለ። ወሂየ እሷ እኮ ሙሐበቱል ዑቡድያ ትባላል። ሙሐበቱን ሙክተሳ ማለት ውስን የሆነች ፍቅር ውስን የሆነች ነጠል ያለች ውዴታ ለማ የምትሰጥነች ለአላህ ወሂየ እሷ ሙሐበቱል ዑቡድያ የባርነት ፍቅር አለቲ ተስተልዚሙ ከማሉ ዚል ሙሉ የሆነ መዋረድን ያዘለችው ነች። ወጣዓቲ ሊልመሕቡቢ አዎ መውደዳችን ደግሞ ለተወዳጁ ማሕቡብ ማለት ተወዳጅ ማለት ማሕቡብ ማለት ተወዳጅ ማለት ለተወዳጁ የምንታዘዝበት وهذه تكو خاصة بالله سبحانه وتعالى ሺላ አላህ ብቻ የምትሰጥ ነች። ግልጽ ነው። ማን ፍቅር ነው ይላሉ አይደል እነሱ። ግልጽ ነው። እኛ በምላስ ብቻ የምንሸልልበት አይደለም በተግባር የምናወረው ና አላህ ስብሓን ወተዓላ ለእኛ ልባችን ውስጥ የሰረጸ የምንወደው አምላካችን ግልጽ ነው ና ዝም ብሎ በምላስ ወይም በመኪና ላይ የሚለጠፍ አይደለም ወልቅስሙ ታኒ ሁለተኛው ደግሞ ይህ ለአላህ ብቻ ነው ብለናል ሌላኛው እንግዲህ ግልጽ ነው ይህ ደግሞ ወልቅስሙ ሳኒ ሁለተኛው ክፍል ሙሐበቱ ሙሽተረከ ሊጋሩበት የሚችል ፍቅር ነው ደግሞ ወሄ ሰላሰት ዋንዋ እንግዲህ ፍጡራንም የሚጋራበት ሊሆን ይችላል። ይህ ደግሞ ሊጋሩበት የሚችል ፍቅር ማለት ሌላ የተለያየ አካል ሊጋራ ይችላል። በዚህ ፍቅር ምን እንዴ ሰው ሰውየው ሚስቱን አይወድም እንዴ? ይወዳል። እሷስ ባሏን አትወድም እንዴ? ትወዳለች። ይሄ የትኛው ክፍል ነው? አሁን በምንጠ በምንጠቅሳቸው ክፍል ውስጥ ይገባል። እንግዲህ ሌላም ሊጋራው የሚችል ማለት ያ የላኛው ግን ማንም ሊጋራ ይችላል አይችልም። በቃ አላህን ብቻ ነው እንደዛ መውደድ ያለብን። ሌላ ማንንም እንደዛ ልንወድ አይገባም። አንደው ኡላወሪ የመጀመሪያው አይነት መሐበቱን ጠቢዕያ አዎ ተፈጥሯዊ ፍቅር ውዴታ ከሙሐበት ልጃዒ የተራበ ሰው ይወዳል። ምሳሌ ቢጣዓሚ ምን ምግብን ይወዳል። የተራበ ሰው ምንን ይወዳል ምግብን ይወዳል። ይሄ እንግዲህ ለምን ወደድክ ካንለው ይወቀስበት አይደለም። ሌላ ሙሐበ ለምን ተርቧል፣ በቃ ምግብን ይወዳል። ከምንም በላይ የዛ ሳታል ሀታ እንኳን የራበው ሰው እኮ ምግብ ምን ሲሆን ነው የሚጣፍጠው? ሴቶች ተብላችሁ ትጠይቁ ጨው ሲኖሩ የተለያዩ ሰዎች ሲጠየቁ ምን አሉ? አንድ ጊዜ ምግብ የሚጣፍጠው ምን ሲሆን ነው ሲባል አንዱ ጨው ሲኖረዋል፣ አንዱ እንደዚህ ቁሌቱ እንዲህ በደንብ ተደርጎ ቁሌቱ ሲሰራ፣ አንዱ ሌላ ሌላ ነገር የተለያየ ነገር ቅመማ ቅመሞች ሲገቡበታል። አንዱ ምን አለ? ምግብ የሚጣፍጠው ሲራብ ነው ሰውየው። ምንም አይነት ምግብ ይቅረብልህ የዛን ጊዜ ይጣፍጣል። ግልጽ ነው። ባይጣፍጥህም ማለት ስለዚህ ሙሐበቱን ጠቢዕያ ጠቢዕያ ከሙሐበት الجائع للطعام النوع الثاني محبة الإشفاق የእዝነት ደግሞ ፍቅር አለ። የእዝነት ፍቅር ከሙሐበት الوالد لولده ወላጅ ለልጁ ያለው ፍቅር ይሄ የተለየ አይደል? አዎ በቃ ይሄ የተለየ የተለየ ፍቅር አነው ኡስታሪ ሶስተኛው ሙሐበቱ ኡንሲ የኡንስ ማለት ነው ምንድነው? ኡንስ ማለት በአጫዋችነት ግልጽ ነው። ሙሐበቱ ኡንስ የማጫወት ወይም ጭርታን የመወጣት ውዴታ ጭርታን የመወጣት ውዴታ ወኢልፍ ታስረዳሻል። ወኢልፍ የመላመድ ውዴታ ጥርታ የምትወጡበት የላችሁም። ጥር በቃ ማለት የሚያዝናናችሁ ሰው የሚያዝናናችሁ ሰው አልገባኝ። የሚያስረዳውሽ እኮ ነው እንዲገባሽ። አሁን ምንድነው ጥር ሲላችሁ ማለት ነው በቃ የሚያዝናናችሁ እንዳይደብራችሁ የመሳሰለ የምትሉት ቃላት እኚህን የመሳሰሉ ነገሮች እንደ እንትን የምትሉበት በቃ ያንን ነገር የሚያስወግድላችሁ የምትወዱት ሰው ይኖራል። ወኢልፍ ደግሞ የመላመድ ምሳሌ ባልና ሚስት ውዴታ ያ ነው። ግልጽ ነው። ለሱ አኒሱ ከምንም በላይ ከማንም በላይ ለወንድ ልጅ ሚስቱ ነች፣ ሴት ልጅም ባሏ ነው። ትክክለኛ አቅል ካላቸው ማለት ግልጽ ነው። ከማንም በላይ እነሱ ናቸው። ከዛ በኋላ እንደ ደረጃው ይመጣል። ጓደኛ በጣም የምትወደው ጓደኛ የለ በጣም የምትወደው በቃ ኢህቲራም የሱ ፍቅር ልቡ ስር የሚል እኮ አለ። እንዲህ አይነት ጓደኛ ማለት ነው። በቃ የምትወጂው ምክንያት በቃ አንቺን በጥሩ ነገር ላይ እንድትሆን የሚያደርግሽ ከመሆኑ አንጻር ምሳሌ ከሙሐበት ሸሪክ ሸሪክ ተጋሪ መውደዱ ሊሸሪኪ አብሮ ለሚጋራው ለሚጋራው ማለት ተጋሪ አብሮ ለሚጋራው የሚወደው ምን ማለት ነው? አብሮ በስራ የስራ ባልደረባ የምትባሉ ነገር አለ አይደል? እ ሸሪካውን ደግሞ እዚህ ቅራት የምትቀሩት ሸሪካዎች ትባላላችሁ ወይም አቅራን ይባላል። አብሮኝ የሚቀራ እኮ አንድ ሸሪካ አለኝ ይባላል። ሸሪካ ማለት ነው ወሰዲቅ ጓደኛ ሊሰዲቂ ለጓደኛው እያለ እንግዲህ ያው እዚህ ባልና ሚስትም እዚህ ውስጥ ይገባሉ። ግልጽ ነኝ። وهذه المحبة ይቺ ሙሐባ እኮ ቢአቅሳሚሃ ሰላሳ ሶስቱንም ክፍል ብንያየው ላ ተስተልዚሙ ተዕዚም ከማላቅ የተነሳ አይደለም፣ ወዚል ለመዋረድ የተነሳ አይደለም። እስቲ ለዚህ አካል ተዋርዳችሁ ማንነታችሁን ሰጣችሁ የምትወዱት አለን የለም አይደል? ايه وين محبه طبيعيه وين محبه اشفاق نو محبه انس والف بصري ولا يؤاخذ احد عند سو بزي ايازم بها بسوا ولا تزاحم المحبه المختصه ولا تزاحم زهما غاغا تعلم من فترة الى اللجم المحبة المحبة المختصة محبة المختصة من تبالوانم ጋጋታ የሚፈጥር ከሱ ጋር የሚጋጭ ቱዛሒም ማለት አስሩ ጋጋታ የሚፈጥር ወይም የሚጋጭ ማለት አይደለም። ሙሐበቱን ሙክተሳም ማለት ነው። ሴቶች ለማን የምትሰጠው? ለአላህ ብቻ የምትሰጠዋል። የሚጋፋ አይደለም። ከዛ ጋር ልዩነት አለው ነው እኚህ ሶስቶቹ። ስለዚህ ፍቅርን በሁለት እንከፍለዋለን። ሙሐበቱን ሙክተሳ አለ፣ ሙሐበቱን ሙሽተረከ አለ እዛ ሙሐበቱን ሙክተሳ ለማንም ሊሰጥ አይገባም። ሙሐበቱን ሙሽተረካ ግን ይሄ እንግዲህ በሶስት አይተን እያንዳንዱ በራሳቸው የራሱ ክፍል ይኖረዋል። ልጅ ለእናቷ የሚኖራት ፍቅር ይኖራል። እናት ለልጇ የሚኖራት ፍቅር አለ። ሁሉም በየራሱ ክፍል ውስጥ እነዚህ ውስጥ ይሰገሰጋሉ ማለት ነው። ፈላ የኩኑ ውጁዱሃ ይቺ መኖሯ እኮ አይሆንም ሽርከን ምን ሽርክ አይሆንም ላኪን ነገር ግን ላቡድ አን ተኩነ ልሙሐበቱ ልሙክተሳ ነገር ግን ይቺ ሙሐበቱ ልሙክተሳ የተባለችዋ ሙቀደመቱን አለይሃ ከእሷ ከሁሉ መቀደም አለበት ምሳሌ ተጋጨብ ግልጽ ነው ጓደኛሽን ትወጃታለሽ ትወጃታለሽ በቃ የምንድነች እሷ ሙሐበቱ ኡንስ ነች ወይም ደግሞ ማንን ይወዳል? ሚስቱን ይወዳል። ግልጽ እኛም እዚህ ውስጥ ነው የሚወጣው። የነዛ መውደዳችን ምሳሌ ቤት ውስጥ እሷ የማይፈቀድ ነገርን እንዲተገበር ፈለገች። ግልጽ ነው። ምሳሌ በአሁኑ ሰዓት ሁሉም የተለከፈበት ይሄ ምን የሚባል ቃና ግልጽ ቃና ካልተከፈተ አለች ይወዳታል ሚስቱን። እዚህ ሰዓት ላይ እንግዲህ ከማን ውዴታ ጋር ተጋጨ? ከማ ከአላህ ኢነ ልሙሕበ ሊመን ዩሕቡሁ ሙጢዑ ወዳጅ እኮ ለሚወደው ምንድነው ታዛዥ ነው። የማን መሐባ ነው መቀደም ያለበት? እውነት የአላህና የመልእክተኛው ፍቅር ያለበት ሰው ናም አንቲ ዘውጀቲ ኡሕቡኪ ወኡክሪሙኪ ወላኪን ላ ኡሕሉ ለኪ ሀዘል በርናመጅ ግልጽ ነው። እዚህ ላይ እንኳን ሊወዳት አይደለም ሊቆጣትና የሚገባውን ነገር እርምጃ ሊወስድ ይገባል። እንደ ደረጃው በደረጃው ግልጽ ነው። እርምጃም ሊያስፈልግ ይችላል። እንኳን ሊታዘዛት አይደለም። ጓደኛሽንም እንደዚህ ትወጃታለሽ። የአላህንና የመልእክተኛውን አዋሚር መጣስን እስካላሳየችሽ ጊዜ የዚህ ጊዜ ምን ትያታለሽ? ወሰላሙ አለይኪ ወራህመቱላሂ ወበረካቱ ትያታለሽ ማለት ነው። ግልጽ ነው። ትመክሪያታለሽ፣ ትገስጫታለሽ። ከዛ ግን በተረፈ ምንም የባሰ አንቺ ላይ ተጽዕኖ የምታደርግ ከሆነ خلاص انتهى الامر ይባላል ማለት ነው። ግልጽ ነው። آه، والمحبة المختصة وهي سوى محبة العبودية يا عبودية من دنو أه فكر نو وهي المذكورة صاكو جنج في قوله تعالى بالله سبحانه وتعالى نقدر وسط يتتكسنو من تبلو تتكسى ومن الناس من يتخذ من دون الله من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله ومن الناس تتوجل من من يتخذوه يميزوا من دون الله كالله أندادا من بالاندا بالاندا بالانداد ዩሕቡነሁም እነዛ ባላንጣዎችን ይወዷቸዋል ከሑብላህ እንደ አላህ ምን ውዴታ ግን ወለዚነ አመኑ እነዛ ያመኑት አሸዱ ሑበን ሊላህ ለአላህ የበረታ ምን አላቸው ፍቅር ውዴታ አላቸው አላህ ከነዚህ ያድርገን ለአላህ ፍቅር የአላህ ፍቅር ውስጣችን የሰረጸ ወላሂ አላህ ያድርገን ትልቅ ስጦታ ነው ቃለ ኢማም እብን አልቀይም ኢማም እብን አልቀይም ብሎ ይላል። ምን ይላል? ኢማም እብን አልቀይም አላ ሀዚህ ልአያ በዚች አንቀጽ ላይ ተንተርሶ የሚለው ነገር አለ። ምን አለ? أخبر تعالى አላህ سبحانه وتعالى ተናገረ أن من أحب من دون الله ከአላህ سبحانه وتعالى ውጭ ወደደ شيئا አንዳች ነገርን كما يحب الله تعالى لك الله أن دم يودو للا ناكال يودد فهو السكو ممن اتخذ من دون الله كالله الشيء من يازنه من يازنه أنت آدم بل أنت في الحب بحب بفكر والتعظيم بما لا خلاف سبحان الله ما تنكك على البيت ما نندم من نود ما نندم من أعوذ بالله ከሃዲያኖችን የምናደንቅ የምንወድ ከሆነ አዑዙ ቢላህ ምን ዛሊክ ትልቅ በላ ነው ወላሂ አልመርኡ ማአ አልመርኡ ማዓ ምን አሐብ አይደል አንድ ሰው ሊሆን የሚችለው ከሚወደው ጋር ነው ከነሱ ጋር እንዳንንቀሳቀስ وقال ابن كثير ابن كثير ብሎ ይላል يذكر تعالى የበላይ የሆነው አላህ ስብሓነ ወተዓላ ያወሳል ያወጋል ስለምን ሐለል ሙሽሪኪን ስለ ሙሽሪኮች ሁኔታ ፊዱንያ በምን ላይ ያላቸው በዱንያ ላይ ያላቸው ወማ ለሁም ፊል አኺራ በአኺራ ደግሞ ያላቸውን ሚን አልዓዛቢ ከቅጣት ወነካሪ እንዲሁም ጥፋት ሚን አልዓዛቢ ቅጣት ወነካል መቅሰፍት በለው ከፈለግ ችግር የለውም። አዳብና ነቀል ተመሳሳይ ነው። አማርኛውን ለመለየት ከፈለጋችሁ ሐይቱ ጀዓሉ ሊላሂ ለአላህ ባደረጉ ጊዜና እንዳተን ባላንታን አይ ማለትም አምሳለን አምሳያዎችን ወኑበራአ የሚስተካከሉትን ነው አቻ ነው የሚባለው አቻዎችን ኑበራ አቻዎችን ባደረጉ ጊዜ ምን አላህ ይሕቡነሁ كحب الله አይ ዩሳቡነሁም ያስተካክሏቸዋል ቢላሂ ከአላህ ጋር ፊል መሐበቲ በመውደድና ወተዕዚሚ በማላቅ በማለት አላህ ተናገረ። وهذا الذي ننقريا قاله ابن كثير ابن كثير ያለበት የተናገረበት ነው هو እሱ اختيار شيخ الإسلام ابن تيمية የኢብን ተይሚየተ ምርጫም ነበረ ይላል ከማ ሐከላሁ አላህ ስብሓነሁ እንዳወጋው እንዳወሳው ዐዘ ወጀል የልቅናው ባለቤት ሀዚህ ተስቢያ እቺ እኮ ማስተካከል እኩል ማድረግ አንሁም ከእነርሱ ጋር ከአላህ ጋር ፊ ቀውሊሂ እንዲህ በሚለው ንግግር ተላሂ በአላህ ይሆንብኛል። እነዛ ሙሽሪኮች ናቸው። እሺ ሙሽሪኮች ሙሽሪኮች የት ገብተው እሳት ገብተው ሲቃጠሉ ሲነዱ የተናገሩት ንግግር እሳት ውስጥ ገብተው ሲነዱ ሲቃጠሉ ምናሉ تالله تالله إن كنا لفي ضلال مبين تالله በአላህ ይሁንብን إن كنا ነበርን لفي ضلال مبين በግልጽ ጥመት ውስጥ ነበርን إذ نسويكم በምናስተካክላችሁ ጊዜና ቢረብ ልዓለሚን ከማን ጋር እ ከዓለማቱ ጌታ ከአላህ ጋር በምናስተካክላችሁ ጊዜ ያኔ በቃ ለካ ጥመት ውስጥ ነበር። ይሄንን ትዝ ያላቸው ምን ሲሉ ነው? አዎ አዛቡን ቅጣቱን ሲቀምሱ ነው። وقوله تعالى ثم الذين كفروا بربهم يعدلون ثم الذين እነዚያ እኮ ከፈሩ የካዱት ቢረቢህም በጌታቸው ያዕድሉን ያስተካክላሉ አለ ያስተካክላሉ እኩል ያደርጋሉ ማለት ነው ወቀውሉሁ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል ወለዚነ አመኑ አሸዱ ሑበን ልላህ እነዛ ያመኑት ለአላህ ብርቱ የሆነ ፍቅር አላቸው ይላል። አይ ማለትም አሸዱ ሑበን ልላህ ለአላህ ጠንከር ያለ ፍቅር አላቸው። ሚን አስሓብ ልአንዳት ሊላህ የነዛ የባላንጣ ባለቤቶች የባላንጣ ባለቤቶች ማን ናቸው? ሴቶች ሙሽሪኮች አረ ሙሽሪኮች ባላንጣዎቻቸውን ከሚወዱት ነው ሊላ ወቂለ ተብሏል አሸዱ ሌላ ተፍሲር ደግሞ አለ እነዛ ሙሽሪኮች ጣዖታዎች ባላንጣዎቻቸውን ወይም ጣዖታትን ከሚወዱት የበለጠ ይወዳሉ ነው አይደል አንደኛ ተፍሲር ሁለተኛው ደግሞ ወቂለ ተብሏል አሸዱ ሑበን ሊላህ ለአላህ የበረታ ፍቅር ውዴታ አላቸው ሚን አስሓብል አንዳድ የነዛ የባላንጣ ወይም የባላንጣ ባለቤቶች ሊአንዳቢህም ለባላንጣዎቻቸው ካላቸው ፍቅር የበለጠ ላላህ አላቸው። የመጀመሪያው ግን ምንድነው? አሸዱ ሁበን ሊላህ ሚን አስሓብል አንዳድ ሊላህ የባላንጣ እነዛ ሙሽሪኮች በቃ የባላንጣ ባለቤቶች ከምን ሙሽሪኮች አላህን ከሚወዱት የበለጠ ነው። ሙእሚኖች አላህ የሚወዱት ሙሽሪኮች ከሚወዱት ለምን ትክክለኛ ሙሐባ ቢወዱት ኖሩ ባላ ሊያጋሩ ነበር እንዴ? ሙእሚኖች ግን አላጋሩ ሁለተኛው ተፍሲር ደግሞ እነዛ ሙሽሪኮች ጣዖታቸውን አማልክቶቻቸውን ከሚወዱት የበለጠ ማንን ይወዳሉ? አላህን ይወዳሉ ነው። ስለዚህ ሙሽሪኮች አላህን ይወዳሉ አይወዱም ብትባሉ ይወዳሉ። ግልጽ ነው። ግን ከማን ያስፈልጣል? ከአላህ የሚያስፈልጡበት ጊዜ አለ። አንዳንዶቹ ደግሞ ምንም ያደርገዋል። እኩል አይደል እንዴ? ለዛም ነው የተወቀሱት ማለት ነው። ይህንን በምሳሌ አስረድቻቸዋለሁ። አልከዚህ አስረድቻለሁ እኛው ሀገር ውስጥ ማለት ነው። በሸሆቹ ብለህ ስትለምነው ይሰጣል፣ ግን በአላህ ብለህ ለምነው ኧረ በቃ ምናምን ተወኝ ይላል። በሸሆቹ ይዤሃለሁ ካልከው ግን አንስቶ ይሰጣል። ኢማኑ ዴታ እንዳስፈለጠ ተመልከት። እንግዲህ ክብርም የሰጠው ፈደለ አመላክቷል። አልአየቱ አንቀጹ አላ አነ መን አሐበ ሸይአን አንዳችን ነገር የወደደ ከሑቢላ እንደ አላህ ውዴታ ፈቀድ ኢተኸዘሁ ኒደን ለአላህ ባላንጣ አድርጎ ይዞታል። ቃለ ሼክ ሙሐመድ ብን አብዱልወሃብ ረሂመሁላሁ ብሎ ይላሉ። ፊ ወፊ በዚህ ውስጥ ይላሉ እዚህ ይሄ ኪታብ ቴል መሳኢል ላይ ያወሱት ይመስለኛል። አነ መን ኢተኸዘ የያዘ ሰው ኒደን ባላንጣን ቱሳዊ ሙሐበተሁ ፍቅሩ ውዴታው የሚስተካከል ከሆነ ሙሐበት አላህ ከአላህ ፍቅር ጋር ፈሁወ ሽርኩል አክበር እሱ ምንድን ነው ሽርከል አክበር ነው ይላል هذا وصلى الله على نبينا محمد وعلى آله وصحبه وسلم